أما بعد يقول المؤلف رحمه الله قالوا أيضا إذا كنت تقر أن من صدق الرسول صلى الله عليه وسلم في كل شيء وجحد وجوب الصلاة أنه كافر حلال الدم والمال بالإجماع وكذلك إذا أقر بكل شيء إلا البعث وكذلك لو جحد وجوب صوم رمضان صدق بذلك كله لا يختلف المذاهب فيه وقد نطق به القرآن كما قدمنا مؤلف رحمه الله የሚናገሩት ለዛው በድጋሚ እንለዋለን ይላል ይህን ሹብሃ ለጣለው ሰው ምን ብሎ ነበረ ሹብሃውን የጣለው እንዴት እኛና የመካ ሙሽኮችን አንድ እንደረጋለን የመካ ሙሽኮች ብሎ ማለት እኮ ላኢላሃ ኢለላህን እንደኛ እኛ ይኸው ዛሬ ላኢላሃ ኢላላህ እያልን ነው በምላሳችን። <clears throat> ሙሐመድን ዓለይሂ ሰላቱ ወሰላም አይቀበሉም፣ እኛ ግን እየተቀበልን ነው። የመሳሰሉ እንግዲህ እነሱ የሚሰሯቸውን ሐሰናት መልካም ነገሮች ጠቅሰው የመካ ሙሽኮች ግን እንደሌሏቸው በማንሳት ምን ሊሉ ይከጅላሉ ማለት ነው። እኛ ሙስሊሞችንን ሽኮች ሙሽኮች አይደለንም ይላሉና ስለዚህ መልሱ ምን ይመስላል የሚለውን ነው። እንግዲህ ከዚህ ቀደም እንዳሳለፍ ነው ምን ይባላል ነው በከፊሉ ያመነና በከፊሉ የካደ ሰው እንኳን አይደለም ከመሰረቱ ሁሉ ትልቅ መሰረት የሆነው የተውሂድን ጉዳይ ይቀርና ሌላም ሌላም ጉዳዮች ላይ ቢሆን ይኸው ነው በከፊሉ አልቀበልም የሚባል ነገር ካለ ምንም የሚለይ ነገር የለም ነው ኢዛ قد ትቅሩ የምታረጋግጥ اليوم ይላል من صدق ሰደቀ صلى الله عليه وسلم في كل شيء بهلم نجر ملكنا عليه الصلاة والسلام ونتنا ويالو تبلو تقبلو وجحد وجوب الصلاة يا صلاة واجب النت يكاد يهون سو أنه كافر السو كافر مهون حلال الدم والمال جنزبو بالإجماع دموا بالإجماع حلال يهون مهون كاوك وكذلك لك اللزم إذا أقر بكل شيء ሁሉን ነገር ያረጋገጠ ሰው ኢለል ባዕሰ ከሞት በኋላ መቀስቀስን ሲቀር ይህም እንደዚሁ ሐላሉ ደም ወልማል የሆነ እንደሆነ መሆኑን ካወክ ቢልጅማዕ ካፊር መሆኑን ካወክ وكذلك لو جحد وجوب صوم رمضان يا رمضان نصوم واجبنة بكلم እንደዚሁ صدق بذلك كله በዛ ቅድም ባሳለፍናቸው ነገሮች ሁሉ ተቀብሎ ረመዳን ወር ዋጅብ አይደለም ብሎ ቢል لا تختلف المذاهب فيه አንድም መዝሀብ የሚኻልፍ የለም። ሁሉም ያከፍረዋል። የትኛውም መዝሀብ አይተወውም። ወቀድ ነጠቀ ቢህ ልቁርአኑ ከማ ዘከርና እንደ ጠቀስነውም ቁርአኑ ይህን ነገር አንስቶ ተናግሮበታል። በከፊሉ አምኖ በከፊሉ የሚክድ ሰው በሁሉም በየትኛውም ጉዳይ እንደከፈረ ነው የሚታየው የሚለውን ያው ከቁርአኑ የቁርአን አያዎችን ቀርተን ያሳለፍናቸው ናቸው። ከነዛ ውስጥ ዋና ከሚባለው አፈቱእሚኑነ ቢባዕድ ልኪታብ ወተክፍሩና ቢባዕድ በከፊሉ አምናችሁ በከፊሉ ትክዳላችሁ ሆይ ይላል የአላህ ቃል ሱረት አልበቀራ ፈማ ጀዛኡ መን የፍዐሉ ዛሊከ ሚንኩም ኢላ ኽዝዩን ፊል ሐያት ዱንያ ይህን የሚያደርግ በዱንያ ውርደት ወየውም አልቅያመት ይረዱነ ኢላ አሸድ ልዓዛብ የቅያማ ቀን ደግሞ ብርቱ ወደሆነ ቅጣት ነው የሚመለሱት እንዲህ ያሉት ወመላሁ ቢጋፊልን አማ ተዕመሉን እናንተ ከምትሰሩት ስራ አላህ ፈጽሞ ዘንድ አይደለም ይላል። በሌላም አያ ላይ በሱረት ኒሳእ ያለ ላይ እነ ለዚነ የክፍሩነ ቢላሂ ወረሱሊህ እነዛ በአላህና በመልእክተኞቹ የሚክዱ ወዩሪዱን አን ዩፈሪቁ በይነ አላሂ ወረሱሊህ በአላህና በመልእክተኞቹ መካከል መነጣጠል የሚሹ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ በከፊሉ እናምናለን በከፊሉ ደግሞ እንክዳለን የሚሉ ወዩሪዱን አን የተኪዱ በይነ ዛሊከ ሰቢላ በዚህ መካከል መንገድ ሊይዙ ይሻሉ ኡላኢከ ሁሙል ካፊሩነ ሐቃ ብሎ ነው ያለው። ስለዚህ ምን የለም ማለት ነው። በከፊሉ አምኜ በከፊሉ ደግሞ ሳላምን ግማሽ ፐርሰንት እንኳን እያያዘልኛል የሚባል እንዲህ ያለ ነገር የለም። በኢማን ዙሪያ ሰውየው እኮ በዚህ በዚህ የሙስሊሞችን ሀሳብ ስለተጋራ ይህን ያክል ግማሽ ኢማን አለው ወይም ሰባ ፐርሰንት ኢማን አለው የሚባል ነገር የለም። ይሄ እንግዲህ ገብቶ ኢማን ቀነሰ ጨመረ የሚባለው እስልምና ዳኢራ ውስጥ ለገባ ሰው ነው። እስልምና ሰርክል ውስጥ ለገባ ሰው ነው። ምን የሚባለው ኢማኑ ቀነሰ ኸይረ ስራው በጨመረ ቁጥር ኢማኑ ጨመረ፣ ኸይረ ስራው ሲቀነስ ቀነሰ የሚባለው እንጂ እንደዚህ ማመን ያለበትን ጉዳይ በተመለከተ ሳያምን ቀርቶ ከሆነ ይሄ ሲጀመር ኢማን የሚባለውን ለመሰጠትም አልደረሰም ነው። ኢማን የሚባለው ስም ውስጥም የለም <clears throat> በከፊሉ አምኖ በከፊሉ የሚክድ ከሆነ ይሄ ነው ይሄ እንግዲህ በዚህ አይነት ይመለሳል <clears throat> فمعلوم إلى القتل يتوق أن التوحيد توحيد هو أعظم فريضة جاء بها النبي صلى الله عليه وسلم النبي صلى الله عليه وسلم كما تبت قديته وجوست السن يا مهل قديته إلى أعظم فريضة كقديته كله بتأم يتلك قديته ما هو يتوق أنا ማለት ከግዴታ ሁሉ በጣም የተለቀ የሆነ ግዴታ ነው وهو أعظم من الصلاة ይሄ ተውሂድ ከሰላት የበለጠ ነው በግዴታነቱ ከሰላት የበለጠ ነው ሰላት የተወሰው ላይ እኮ ኺላፍ አለ ተውሂድ የተወሰው ላይ ምንም አይነት ኺላፍ የለም ወዘካ ከዘካ የበለጠ ግዴታ የሆነ ነገር ነው። ወሰውሚ ከጾም የበለጠ ግዴታ የሆነ ነገር ነው ተውሒድ። ወልሐጂ ከሐጅ የበለጠ ግዴታ የሆነ ነገር ነው። እንግዲህ ከሱ በታች ያሉ ግዴታዎችን በተመለከተ ሁሉም ሙሽሪክ የሚባለው ሁሉ አረጋጋጭ ነው። እነሱን አይ ግዴታ አይሆኑም ብሎ ያለ ሰው ሶላትን የማይሰግድ ሳይሆን ሰላት ግዴታ አይደለም ብሎ የሚናገር ቢሰግድም እንኳ ቢሰግድም እንኳ ሰላት ግዴታ አይደለም ብሎ የሚናገር ሰው እንደሚከፍር ሁሉም ይሄ ወላ ቁቡርዩ ያውቃል። ወላ ቁቡርዩ ፊቅህ የቀራው ገብቶታል። ይሄንን እንግዲህ ከገባው ይሄንን ከተረዳ ሰላት ደግሞ ከምን በታች ነው ነው ከተውሂዱ በታች ነው ያለው ዘካ ከተውሂዱ በታች ነው ያለው። ጾም ከተውሂዱ በታች ነው ያለው። ሐጅ ከተውሂዱ በታች ነው ያለው። ከዛ በታች ባለ ነገር ሰው ከእስልምና እየወጣ ከዛ በላይ ባለው በተውሂዱ ጉዳይ የማይወጣ ይመስለዋል ወይ? ይሄ እንግዲህ ትክክለኛ የሆነ አርኪ መልስ ነው። ፈከይፈ ለዛ ዑመር እንዴት ኢዛ ጃሐደ ልኢንሳኑ ሸይአን ሚን ሃዚህ ልእሙር ከፈር ከእነዚህ ነገሮች አንድን አንድ ሰው ግዴታ አይሆንም ብሎ ሲሞግት እየከፈረ ጃህድ ነው ያከፈረው፣ ተርክ ሳይሆን ጃህድ። ከተወ ሐጅን ከተወ ይከፍራል ወይ? አይከፍርም። ዘካ ቢተው ሰውየው ይከፍራል ወይ? አይከፍርም። እዚህ ጋር ምንድን ነው ያለው? ጃሐደ አይወጅብም ብሎ እየሞገተ ሐጅን አይወጅብም ብሎ የሚሞግት ከሆነ ይከፍራል። زكاة زكاة يوجب بلو مم وقت كونه كفر إيهن دز يمي كفر كونه توحيدنا يوجب بلو مم وقت سوون دي سكفر كارلين كزكاة ونا كحج كمن آمن أعظم فريضي هنا وصه هنا سال إيهنا ولو عمل بكل ما جاء به الرسول صلى الله عليه وسلم እንግዲህ ይሄ ሰው እኮ በነዛ በሶላት ጃህጃ ያደረገው ዋጅብ አይደለም ብሎ የካደውን ሰው ረሱሉ ሰለላሁ ዐለይሂ ወሰለም የመጡበትን ነገር በአጠቃላይ ቢቀበልም እንኳ እኮ ነው ያከፈር ነው አይደል? ጾም ዋጅብ አይደለም ረመዳን መጾም ብሎ ያለውን ሰው ካፊር ነው ተብሎ ሁክም ሲሰጥበት የፈለገ ያክል ረሱሉ ሰለላሁ ዐለይሂ ወሰለም የመጡበትን ነገር ከዚህ እሱ ካልተቀበለው ነገር ውጭ ያለውን ሁሉንም ቢቀበልና ቢተገብርም እንኳ እኮ ነው እየከፈረ ያለ። ታዲያ ሁሉንም መልእክተኛው ዓለይሂ ሰላቱ ወሰላም የመጡበትን ነገር ሰውየው እየተቀበለ ጾምን ባለመቀበሉና ዋጅብ አይደለም ብሎ በማለቱ የሚከፈር ከሆነ እንዴት إذا جحد التوحيد الذي هو دين الرسل كلهم يا أتشو باتك علي ديني هنون يا أتشو باتك علي أستمروا يهنون هيمانوت يهنون توحيدا أي عاس فالدقم الله على لوم إيالا يملك هنا كيف لا يكفو أنديتنا ما يكفروا سبحان الله لا نشيط ማ አዕጀበ ሀዘል ጃህል እንዲህ ያለውን ጅህልና ምን አስደናቂ ያደረገው ይላል። ምን ብሎ ማሰብ ሰላትን ዋጅብ ብሎ የማይል ሰው ይከፍራል እያል ተውሂድ ደግሞ ዋጅብ ብሎ ካላላ አንድ ሰው ችግር የለውም ብሎ ማለት ይሄንን ጅህልና የመሰለ ጅህልና የለም። አስደናቂ ጅህልና ነው። ለምን የተለያዩ የሆኑ ድንጋጌዎች ከምኑ ስር ናቸውና? ከተውሂዱ ስር ናቸው። የተውሂዱን ጣሪያ ባጡን ከፍ ለማድረግ ነው። እነዚህ ነገሮች ከስር እንዲቆሙ የተደረጉ እነዚህ ሌሎቹ አርካኖች የተፈለጉት ማለት ነው። دين لما قوم المهم توحيد مسرتنا يهلو نجر مسرتنا توحيد لما قوم ياندادو يعني نجر يتاززو نعم ويقال ايضا بدقامي مالت ይቻላል ለዚህ መልስ ብዙ መልስ ነው እንግዲህ እየሰጡ هؤلاء أصحاب رسول الله رسول صلى الله عليه وسلم ሰሓቦች أصحاب رسول الله قاتلوا بني حنيفة በኑ ሐኒፋ የሚባሉትን ሰዎች ተጋለዋቸዋል። በኑ ሐኒፋ የሚባሉ ሰዎች ነበሩ። እነዚህን ሰዎች ተጋለዋቸዋል። ሶሐቦቹ ጅሃድ አድርገዋቸዋል። ለምን? እነዚህ በኑ ሐኒፋዎች ሙሰይለማ ነብይ ነው ብለው ስለሚል ሙሰይለመተል ከዛብ የበኑ ሐኒፋ የነሱ የጎሳ አባላቸው እንግዲህ እዛው መንደሩ አካባቢ ምን ፈጠረ የሱን የሱን ሰው ፈጠረ እሱን የሚደግፍ ለሱ የሚቆም ነብይ ነው ብለው ተነሱ። ላኢላሃ ኢለላህ ይላሉ ሰዎች፣ ሙሐመዱን ረሱሉላህ ይላሉ። ከዛ አሁንም ቀጥለው ደግሞ ምናሉበት አሉበት ማለት ነው? ሙሰይለማ ነቢዩላህ፣ ሙሰይለማ ረሱሉላህ። ይህንን ቀጠሉበት። ሰላት ይሰግዳሉ። የተለያዩ የሆኑ እስላማዊ ስርዓቶችን ይከተላሉ። ችግር የለባቸውም። ሌላው የጨመሩት ምንድነው? ሙሰይለማ ነቢዩላህ ሰሃቦቹ ተጋደሏቸው። አሁን እንግዲህ ይህን ያመጡት ሼክ ለዋዛ አለ። ሰሃቦቹ እኛ አሁን ይሄ ምን እያለ ነው? ሙሽሪኩ እንግዲህ ተንተፋትፎ ተንተፋትፎ እኮ ሽርኩን ሁጃ ቆመበት አይደለም። የባለፈው እያያችሁ ይሄ የሚሰራው ሽርክ መሆኑን አረጋገጠ። በቃ ሽርክ ነው ብሎ እጅ ሰጠ። ሽርክ ነው ብሎ እጅ ከሰጠ በኋላ መልሶ ምንድን ያለው ግን እኛና የመካ ሙሽኮችን እንዴት ታረጉናላችሁ እኩል ታረጉናላችሁ ብሏል እኛና የመካ ሙሽኮች እኩል አይደለም እኛ እኮ ላኢላህ ኢላላህ እንላለን እኛ እኮ ሰላት እንሰግዳለን እንዴት ከእስልምና እንወጣለን የሰራ ነው እሺ ጥፋት ነው ግን አንወጣም ከእስልምና አሁንም ቢሆን ምንድነው እያለ ነው ከነሽርካችን ሙስሊም ነን አንወጣም እያለ ነው ይሄ ደግሞ እንደሚከፈሩ ከእስልምና እንደሚወጡ ብዙ ማስረጃዎች ተጠቅሷል። ከነዛ ውስጥ አንዱ አሁን እየጠቀሱ ያሉት በኑ ሐኒፋዎች ሙሰይለማ የአላህ ነብይ ብለው ሲሉ ሰሐቦቹ አክፍረዋቸው ጅሃድ ወጠውባቸው። እኛ ሰላት እንሰግዳለን ማለት አያዋጣም። ሰላት እየሰግዱ ነበር እነሱ፣ ዘካ ያወጡ ነበር። ጾም ይጾሙ ነበር። ላኢላህ ኢላላህ ብለን እንዘክራለን ከሆነ እነሱም ይዘክሩ ነበር። ሙሐመድን እንቀበል ነበር ከሆነ እነሱም ይቀበላሉ። አዎ ግን ተጋደሏቸው። ለምን? ከእስልምና የእምነት መሰረቶች አንዱ በመልእክተኞቹ ዙሪያ ሲያስተምር እስልምና ምን ይላል? የመጨረሻው መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። ከዛ በኋላ ነቢይ መልእክተኛ ብሎ የሚነሳም ካለ እሱም ደጃል ነው። የተነሳውንም ደግሞ ነቢይ ነው ብሎ የሚል ካለ እሱም ደጃል ነው፣ ከእስልምና ይወጣል። እከሌ ብሎ ባይልም ይመጣል፣ ከነብዩ በኋላ ነቢይ ይመጣል የሚል አስተሳሰብ ካለው ራሱ ይከፍራል። እንኳን አይደለም እከሌ ብሎ ነጥሎ ይቅርና ማለት ነው። አልሙሂም አሁን ሼክ ምን አሉ? هؤلاء أصحاب رسول الله صلى الله عليه وسلم قاتلوا بني حنيفة ይሄው የረሱሉ ሰለላሁ ዐለይሂ ወሰለም ሰሃቦች ማንን ተጋለዋል? በኑ ሐኒፋዎች ወቀድ አስለሙ ማዕ ነቢይ ሰለላሁ ዐለይሂ ወሰለም እነዚህ በኑ ሐኒፋዎችን ስናይ ከነቢዩ ጋር የሰለሙ ናቸው። ወሁም የሽሀዱነ አን ላ ኢላሃ ኢለላህ ላ ኢላሃ ኢለላህን ይመሰክሩ ነበር። ወአነ ሙሐመደን ረሱሉላህ ሙሐመድ የአላህ መልክተኛ መሆናቸውን ይመሰክሩ ነበር። ወዩአዚኑን ወዩሰሉን አዛንም ያወጡ ነበር፣ ይሰግዱም ነበረ። ከመሆኑም ጋር ሰሃቦቹ አከፈሯቸው። እንዲህ የሚባል ነገር ሰር የለም። በፐርሰንት አይደለም ነገር ነግሬያቸዋለሁ። በአንድ ነገር የከፈረ ሰው ከፈረ ነው፣ አለቀለት። ምንም ይህንን ይቀበላል ይህንንም ስለሚቀበል የሚባል ይሄ ፖለቲካ ነው። ይሄ ዲን አይደለም። ዲን የተነገረህ መያዝ ፈኢን ቃለ እነሁም የቁሉነ ኢነ ሙሰይለመተ ነቢይ አሁን ሰውየው እንግዲህ ወደ ራሳችን ወደምንፈልገው መስመር እየመጣልን ነው ምን አለ አሃ እኮ ታዲያ የተጋደሏቸው ሙሰይለማ ነቢይ ነው ብለው ስላሉ ነው ይለናል አሁን ገብቷችኋል ሙሰይለማ ነቢይ ነው ብለው ስላሉ እኮ ነው ከባድ እኮ ነው ጥፋታቸው ለዛ ነው ያከፈሯቸው ብሎ አለን አደለ ማሻአላህ የፈለግነው ይሄን አይደል? ፈቁል በለው هذا هو المطلوب የሚፈለገው ይሄን ይሄን እንድትል ነበር የተፈለገው። ሙሰይለማ ነቢይ ነው ብለው ስላሉ ነው የተጋደሏቸው ያከፈሯቸው አልክ አይደለም? إذا كان من رفع رجلا إلى رتبة النبي صلى الله عليه وسلم كفر አንድን ግለሰብ ወደ ነቢዩ ደረጃ ከፍ ያደረገ ሰው የሚከፍር ከሆነ وحل ماله ودمه يسو جنزونا دمو حلال منهم كهنا ولم تنفعه الشهادتان خلدت شهادة شهادة وشو يميت موت كهنا ولا صلاة صلاة مسكرو ميتك موت كهنا فكيف أنديت شهادة ويتك موال أنديت صلاة ويتك موال من بمن رفع شمسان شمسان مبالا عند سو أو يوسف مبالا عند سو أو صحابيا ويدمو يهون صحابي ابن عباس يملك نبرة ويبن عباس وي يهون صحابي أو نبيا ويدمو عند النبي بكر بشيخ محمد بن عبد الوهاب زمان ينبروت كم يملك وشو وسط عنده ابن عباس قبرنا يا شيخ محمد عبد الوهاب زمان ما له 300 عام ثمان كذي ودي كنيا ስለዚህ ምን እያሉ ነው ሼክ መሐመድ አብዱልዋሃብ ረሒመሁላህ እነ ሸምሳንን ዩሱፍ ተብሎ የሚመለክ ነበረ ሶሓቢ የሚመለክ ነበር እነ ብን አባስን የመሰለ ብያለሁ ወይም ደግሞ የዑመር ብን ኸጣብ ራሳቸው ሼክ መሐመድ አብዱልዋሃብ ያስፈረሱት ቀብር ነበረ የዑመር ብን ኸጣብ ዘይድ ብን ኸጣብ የሚባል ሶሓቢ የእሱ ቀብር ሲያመልኩት የነበረ አብዱልቃድር ጀይላኒ በለው ሁሰይን በለው ሌላም ሌላም እንደዚሁ በልና እነዚህን ግለሰቦች ነቢይም ይሁኑ ሰሓባም ይሁኑ ከዛ በታችም ያሉ ወልይም ይሁኑ ዓሊምን በለው ኢላ መርተበት ጀባሪ ሰማዋት ወልአርድ እነዚህን አንስቶ የሰማያትና የምድር ሀያል የሆነው የአላህ ደረጃ ላይ ከፍ ያደረገ ሰው እንዴት አይገባም? አሁን እንግዲህ ሰውየው ምንድን ነው ያለ? አሃ ቅድም ምናል አሀ በኑ ሐኒፋዎችንማ ሷህቦቹ መጋደላቸው እውነት ነው አሉ። እውነት ነው። ለምን እነሱ ሙሰይለማ ነብይ ነው ስላሉ እኮ ነው የፈለግነው ነው። ሙሰይለማ ነብይ ነው ብለው ስላሉ የሚያከፍሯቸውና ይህን ያክል እርምጃ ከተወሰደባቸው አንተ እኮ እያልክ ያለው ሁሴን የአላህ ደረጃ አለው እኮ እያልክ ከአላህ ጋር እኩል እያረከው ነው ከነቢዩ ጋር ኡሉህያ አምልኮ የተባለን ነገር የአላህ ብቻ የሆነውን መብትና ሐቅ ያንን አንስተ ነው እየሰጠኸው ያለው። ስለዚህ ፈከይፈ እንዴት ነው የሚሆነው? ቢመን ረፈዐ ሸምሳን ሸምሳን የሚባልን ግለሰብ አው ዩሱፍ የሚባልን አው ሰሓብያን ወይ ደግሞ ሰሓብይን አው ነቢይን ወይም ነቢይን ኢላ መርተበት የጀባሪ ሰማዋት ከፍ ያደረገ እንዴት نومي هنا من ያክል من ያክል نومي كثرة من ያክል እርምጃ ነው መወሰድ ያለበት በዚህ سبحان الله لا إله إن كتنا كروا هذا ما أعظم شأنه ما أعظم شأنه يسون قدي يا الله قدي من كف على الرجو من تلك على الرجو كذلك كذلك أهون قدي بالنسو ፋህም በጣም ነው የሚደነቁት እኮ በአእምሯቸው ጥበት በሙሽኮቹ። ስለዚህ ነው በጣም ተደንቀው ምን ይላሉ? ይህን የቁርአን አንቀጽ መጨረሻ ላይ ያስቀመጡት። ከዛሊከ ልክ እንደዚሁ የጥበዑ ላሁ ዐላ ቁሉብ ለዚነ ላ ያዕለሙን በማያውቁ ሰዎች ልብ ላይ አላህ በዚህ አይነት ነው የሚያክመው ይላል። ሱብሃነላህ ከዛሊከ የጥበዑ ላሁ ዐላ ቁሉብ ለዚነ ላ ያዕለሙን እንግዲህ ይሄ የተለያዩ ሹብሃዎች የሚያነሷቸው ውዥንብሮች አሉ። እነዚህን ውዥንብሮች አንድ በአንድ የመቱበት ሁኔታ ነው ያለው። አሁን ከጀዋቡ እዚህ በዝርዝር ከሰጡት መልስ ላይ ሶስተኛው መልስ ላይ ነው ያለ ነው። መጀመሪያ የሰጡት መልስ አለ። ከዛ በኋላ ደግሞ ዛሬ ያየነው ኢዛ ኩንተ ቱቅሩ አና መን ሰደቀ ረሱለ ሰለላሁ ዐለይሂ ወሰለም ፊ ኩል ሸይ ላ ተክተሊፉ ልመዛሂቡ ፊህ ብለናል። በሁሉም ነገር ረሱልን ሰለላሁ ዐለይሂ ወሰለም ተቀብሎ በአንድ ነገር አልቀበልም ቢል መዝሃቦች አይካለፉም። እሱም በማክፈር ረገድ ማለት ነው። ይህ እንግዲህ በተለያዩ ጉዳዮች ከተውሂድ ውጪ ባሉት ላይ የማይካለፉ ሆነው ነው መዝሃቦቹ ያሉትና ተውሂድ ላይ የሚካለፉ ይመስላል። መዝሃቦቹ ይሄ ነው እሱ አስል ሆኖ ሳለ ማለት ነው የዲኑ ሁሉ መሰረት ሆኖ ሳለ። ሶስተኛው መልስ ደግሞ የበኒ ሐኒፋዎችን ነው። በኑ ሐኒፋ እነዚህ ሙሰይለማን ነቢይ ነኝ ብሎ ሲነሳ እምነት ብለው የተቀበሉ ሰዎች ናቸው። ሙሰይለማ በመሰረቱ በነቢዩ ጊዜ ነው ዓለይሂ ሰላቱ ወሰላም ነቢይ ነኝ ብሎ የተነሳው ይሄ ሸይጣን ማለት ነው። ሸይጣን ሁለት አይነት ነው። የሰው ሸይጣን አለ፣ እንዲሁም ደግሞ የጅን ሸይጣን አለ። ይሄ የሰው ሸይጣን ነው። ደጃል ነው። ምን ደጃጅ ይላል። በጣም ውሸቱ የከፋ የከረፋ ቆሻሻ ሰው ነው እና ነቢዩ ጋር መጥቶ በእርሶ አምናለሁ አላቸው። በእርሶ አምናለሁኝ። ታዲያ ከእርሶ በኋላ ነብይነትን ፈቀዱልኝ ብሎ ብሏቸው ከዛ በእጃቸው የነበረ የተምር ቅርንጫፍ ነበረ። እንኳን ሌላው ይቅርና የዚህን ቅርንጫፍ እንደዚህ ይሆን ቅጠሉን እንደዚህ ቆርጠ ስጠኝ ብትለኝ አልሰጠህም ማለት ከቆሻሻ ማለት ነው። የመጨረሻ ስልጣን ፈላጊ ክብር ፈላጊ የነበረ ሰው ነው። በዚህ ነው እንግዲህ ነብይ ነው ብሎ የተነሳው። ያው መጨረሻ ላይ የነቢዩን አለይሂ ሰላቱ ወሰላም አጎት ገድሎ የነበረው ዋሕሽይ የሚባለው ሰሃቢ እሱ ነው። ሙሰይለማን ወብቶ የገደለው በሰሓቦቹ ባደረጉት ጅሃድ ነው። ጅሃድ ከፍተው የዚህ አይነት ሰዎችን ተጋድለዋል። እንግዲህ ሰሓቦቹ እዚህ ላይ ያለው መልስ ምንድን ነው? ሰሓቦቹ ላኢላህ ኢለላህ እያሉ እነዚህ ሰዎች ሙሐመድ ረሱሉላህ እያሉ ሰላት እየሰገዱ እየጾሙ ዘካ እየሰጡ በቃ ሁሉን የእስልምናን ተግባራት እየተገበሩ እያመኑ ሙሰይለማ ነብይ ነው ብለው በማለታቸው አክፍረዋቸዋል። የእነሱን አዛን የእነሱን ሰላት ከምንም አልቆጠሩት። ይሄ ከሆነ ስለዚህ አንድ ሙሽክ መጥቶ ከአላህ ውጭ እያመለከ እኔ እኔ ሙስሊም ነኝ ቢል በምን አይነት መልክ ነው እሱ ተቀባይነት የሚያገኘው? ይሄ እንግዲህ ምናልባት ጃሂሎቹ ምናምን ከሆኑ ማስተማር ነው። በእርግጥ ግን እነዚህ እያወቁ እየተነገራቸውም ሁልጊዜ መዳረቅን መንገዳቸው አድርገው ዝም ብሎ ጭራሽ የሚያስተምራቸውን ሰው የተለያየ ስም እያወጡ የሚነታረኩትን በተመለከተ እነዚህ ሙሽኮች ናቸው፣ ኩፋሮች ናቸው፣ ከጀርባቸው መስገድ አይቻልም። ምንም ምንም እነሱና ሙስሊሞች የሚገናኙበት ምንም አይነት መስመር የለም። ምንም አይነት ይሄ በደንብ ነው መታወቅ ያለበት። نعم ويقال أيضا በድጋሜ አሁን እንግዲህ ሌላ መልሰው እንግዲህ መልሳቸውን እዚህኛው ላይ አነባብሮ ነው ሼኹ እንደውም የጻፉት ማለት ነው። ምን ብለዋል እነዚህ ሹብሃጣ የሆኑ ሙሽሪኮች? እኛና እነ አቡ ጃህል እንዴት የመካ ሙሽሪኮች እንዴት በአንድ ቁና እንሰፈራለን? እነሱና እኛ ማለት እኮ በጣም ነው የምንለያየው። እነሱ መሐመድን እንደ ነቢይነት አይቀበሉም፣ ቁርአንን አይቀበሉም። እንደውም ሲህር ነው ነው የሚሉት ቁርአን። እኛ ቁርአን የአላህ ቃል ነው እያልን እየተቀበልን ነቢዩን መልእክተኛ እያልን ሰላት እየሰገድን እየጾምን እንዴት ሙሽክ ይሉናል? እንዲህ ነው እንግዲህ ያለው። ይሄን ብለው ነው አይደለም የሚሉት። ሽርክ የሚባልን ነገር ከፈጸመ አንድ ሰው ሙሽሪክ እንደሚባል ይሄ ቁርአኑ አስቀምጧል። ከመሆኑም ጋር እንግዲህ ይሄን መሟገቻ ካነሱ ከዚህ በፊት የተጠቀሱ ሶስት መልሶች አሉ። አራተኛ እየመለሱ አንድ ሰው የሆነን ከእስልምና የሚያስወጣውን ነገር ሰርቶ ሲያበቃ እኔ ከእስልምና ለአንድ ነገር ብላችሁ ነው የምታስወጡኝ ብሎ مالت عندما يشل يميسينه أهونم ميدرس ويقال أيضا بدقام إن الله الذين حرقهم علي بن أبي طالب علي بن أبي طالب يقات الله شون سووك تملكته إن علي وسلوه بالنار بأسات يقات الله كلهم يدعون الإسلام كلهم مسلمون اللي بلو يميلون علي بأسات ما تقدر هم الناس من أصحاب علي رضي الله عنه እንደውም የአልይ ባልደረባዎች ናቸው ይላሉ። የአልይ ባልደረባዎች ናቸው ማለት ከአልይ ስር በቃ የሆነ ጊዜ ላይ በቃ እሱን እንረዳለን ከእሱ ጋር ነው የምንቆመው ብለው ከአልይ ስር የነበሩ ሰዎች ናቸው። እነዚህ ሰዎች አልይ አስጠንቀቀዋቸው ከአሁን በኋላ ካሏቸው በኋላ ሲደግሙት ይህንን ነገር ያቃጠሏቸው ያቃጠሏቸው ደግሞ በምን ምክንያት እንደሆነ ይመጣል። Subhanallah. ወተዓለሙ ልዕልመ ሚን አሰሓባ ተመልከቱ ውስጥ የተቃጠሉትን ስለተቃጠሉት ነው የሚወራ ዒልምን የተማሩት ደግሞ እውቀትን የቀሰሙት በጊዜው በህይወት ከነበሩ ሰሓቦች ነበሩ ከሰሓቦቹ ነው የዓልይ ዘመን እንግዲህ ከዑስማን የዑመርና የአቡበክር ዘመን ነው ከነቢዩ ዘመን ርቀቱ ማለት ነው እንግዲህ እነዚህ ሰዎች አልይ ላይ ድንበር አልፈው የተነሱት ሰዎች እና አልይ ያቃጠላቸው እንዲህ ያሉ ነበሩ። ዕልምን ከሰሃቦች የተማሩ ናቸው። ወላኪን ነገር ግን ኢዕተቀዱ ፊ ዓልይን ዓልይ ላይ ማመን ጀመሩ ሚስለ ልኢዕቲቃዲ እምነትን የመሰለ ፊ ዩሱፈ ወሸምሳነ ወአምሳሊሂማ እናንተ ዛሬ የዛሬዎቹ የእኛ ሀገሮቹና ዛሬ ላይ ደግሞ ዓለም ላይ ያለው ሁሴን አብዱልቃድር ጂላኒ እና የመሳሰለው ነው። በጊዜው ደግሞ ገኖ የነበረው በአካባቢው ይሄ ዩሱፍ የሚባለው ሸምሳንና የመሳሰሉት ዶሪሆች ነበሩ መካነ መቃብሮች። ዛሬ እናንተ በእነዚህ ሰዎች ላይ ድንበር ያለፋችሁትና ያመለታችሁትን አይነት አምልኮ ነበረ። ማንን ሲያመልኩ የነበረው? አልይ። በዚህ ምክንያት ነው ያቃጠላት አልይ ረዲየላሁ ዐንሁ። እዚህ ጋር ጠቀሱ እሳቸው አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ደረጃ ያለው ሰው መሆኑን ተናግረዋል። አልይ ረዲየላሁ ዐንሁ አላህና መልእክተኛው የሚወዱት ሰው ነው። አላህና መልእክተኛውንም የሚወድ ነው። ይሄ እንደ ዝም ብሎ ወዳለሁ ስላለ ሳይሆን የሚወድ መሆኑ በነቢዩ አንደበት የተገለጸለት ሰው ነው። ለየት ያለ ነው። ከአቡበክር አይበልጥ። ይሄም ሆኖ ማለት ከዑመር አይበልጥ፣ ከዑስማን አይበልጥም። ከነዚህ ኋላ ወይም ከነዚህ ሲቀጥል ግን እንደሱ ትልቅ ሰው የለም። በጣም ብዙ የሆኑ መናቂቦች፣ ደረጃዎች ተነግሮለታል ከነቢዩ ዓለይሂ ሰላቱ ወሰላም። ታዲያ እነዚህ ሺዓ የምንላቸው ተሸዩዕ ማለት በመሰረቱ መወገን ማለት ነው። ተሸያዕቱ ለሁ ማለት ለሱ ጥብቅና ቆምኩኝ፣ ለሱ ወገንኩኝ ማለት ነው። ወኢነ ሚን ሺዓቲሂ ለኢብራሂም ሺዓ ማለት ጀማዓ ማለት ነው። ተሸያዐ ለሁ ማለት ለሱ የሱ ህብር ሆነ ማለት ለሱ አበረ ማለት ነው። አሁን እንግዲህ አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ስልጣን በሚይዙበት ጊዜ አልይ ስር ስር እየተኮለኮሉ እነዚህ አልይን ድንበር ያለፈ ሙገሳ መሞገስ ጀመሩ። ከነዛ ውስጥ አብዱላህ ኢብኑ ሰባ የሚባል ሰው አለ። በተለይ ዋናቸው እሱ ነው። በተለይ እሱ ይህ ሰው በጣም ድንበር ያለፈ የሆነ ነገር ማንሳት ጀመረ። በል እንደውም አንድ ቀን መንገድ ላይ ጠበቀና ምን አላቸው? አንተ ኢላሁ ሐቅ አላቸው። አንተ ነህ ትክክለኛ የሆንክ አምላክ አላቸው። ሰውየው ሲጀምር አብዱላህ ብን ሰባ የሚባለው የእሱ ዘሩ ያው ሲጣራ የይሁዳ ዘር ነው ያለው፣ የሁዲ ነው። أصله። የየመን ይሁዳ ነው። ሙስሊም ነኝ ብሎ ብሎ ያው ሙስሊሞችን ተቀላቅሎ የፈለገው ምንድነው? ዲን ኢስላም ማጥፋት። ዲን ኢስላም በዚህ አይነት ሰዎች በተወሰነ መልኩ ደብዛውን እንደሚቀይር የታወቀ ለዚህ ነው አንዳንዴ ለኢስላም የሚታገሉ ኃይላት ብቻ አይደሉም ጦር መሳሪያ ይዘው ላኢላሃ ኢለላህ ባንዲራ ለጥፈው ምናምን የሚዋጉት የኢስላምን ሱራ ገጽታውን ለማበላሸት እንደዚህ የሚያደርግ አለ። ካፊር ሆኖ ያፈነዳል፣ ይገላል። ከዛ በኋላ ማን ነው ይባላል? ሙስሊሞች ናቸው። ሱራውን ለማቆሸሽ ማለት ነው። የእስላምን እስልምና የሚባለውን ገጽታውን ለማበላሸት አሁን የሁዶቹ ይህንን ሴራ ጠንስሰዋል። ይሄ ሰው በዚህን ድንበር ያለፈ የሆነ ነገር አንተል ኢላሁ ሐቅ አንተ ነህ ትክክለኛ የሆን አምላክ አላቸው መንገድ ላይ ቆሞ ማለት አስጠንቅቀው ሁለተኛ እንዳይደገም ይሄ ነገር አስጠንቅቀው ይሄዱ የኩፍር ቃል መሆኑን ነግረው ከዛ በኋላ እቺ ነገር ስትደገም ምን አደረጉ የዚህ አይነት አስተሳሰብ ያላቸው ሰዎች በአጠቃላይ ጉድጓድ ተቆፍሮላቸው በእሳት እንደሚማገዱ የዚህ አይነት እንግዲህ አልይ ረዲየላሁ አንሁ ለተውሂድ ካላቸው ትልቅ ቦታ ማለት እኔን ነው ብለው አልተዋቸው እንዳለ ሰብስበው ወደ እሳት ነው የወረወሯቸው እና የእሳቸው ባሪያ ነበረ ያው ቀንበር ይባል ነበር ይሄ ሰው ለማ ረአይቱ ልአምረ አምረን ሙንከራ አጀይቱ ናሪ ወአመረቱ ቀንበራ ብለው አሊ ብን አቢ ጣሊብ ተናግረዋል። ይሄ እንግዲህ መገደላቸውን በተመለከተ አጠቃላይ በጊዜው የነበሩ ሰሓቦች እብኑ አባስ ነበሩ፣ በጊዜው የመሳሰሉ ትላልቅ የሚባሉ ሰሓቦች ነበሩ። ሁላቸውም በአንድ ድምፅ የተስማሙበት ጉዳይ ነው። እነዚህ ሰዎች መገደል አለባቸው። ግን አልይ ላይ ኢንካር ያደረጉት በኋላ ላይ ሲሰሙ አብዱላህ ብኑ አባስ ለው ቀተለሁም ቢሰይፍ ነው ያሉት። በእሳት ማቃጠል የለበትም ነበር፣ በሰይፍ ነበር መገደል የነበረባቸው። መቀላት ነው እንጂ መቃጠል የለባቸውም ነበር። ለምን? እሱ ያልሰማው ኢብኑ አባስና ሌሎች ሰሓቦች ከነቢዩ የሰሙት ሐዲስ ነበር። እንግዲህ ሰው ትልቅ ስለሆነ ሁሉን እውቀት አያዳረስም። አልይ ረዲየላሁ ዐንሁ ትልቅ ሰው ከመሆናቸው ጋር ይህንን ሐዲስ አልሰሙም። ቢሰሙ ኖሮ ይህንን አያጠፉም ነበረ ጥፋት ነው ሐዲሱ ምን ነበር የሚለው ላ ዩዓዚቡ ቢናር ኢላ ረበ በእሳት አይቀጣም የእሳት ጌታ እንጂ ረበ ናር ደግሞ አላህ የእሳት ጌታ እንጂ አላህ እንጂ በእሳት አይቀጣም የሚል ሐዲስ አለ ለዚህ ነው እችን ሐዲስ ደግሞ የሰሙ ከዚህ የተረፉ የእነሱ ሺዓዎች ደግሞ ምን አሉ የእሱን ጌትነት አወቅን አሉ። ለምን ላ ዩዓዚቡ ቢናር ኢላ ረበ ናር የእሳት ጌታ እንጂ በእሳት አይቀጣም። ጌታ ስለሆነ ነው በእሳት የቀጣው። ሱብሃንአላህ ሰው ጥመት ላይ ከወደቀ የማይለው ነገር የለውም። በጣም የሚያሳዝን ነው። አልሙሂም ወይ ደግሞ አልይ ረዲየላሁ ዐንሁ ይህንን ሐዲስም ሰምተው ሊሆን ይችላል። ነገር ግን እነዚህ ሰዎች ያመጡት ነገር ከባድ በመሆኑ የተነሳ ሰይፍ ይበቃቸዋል እንዴ ብለው በእሳት ላቃጠላቸው እስከ ማለት ደርሰው ነው ያሉ አሉ። በኢቲሃን ነው የገቡበት። ልክ አንዳንድ ቅጣቶች ላይ በጣም ሲብስ በአሰቃቂ ሁኔታ መቀጣት አስፈላጊ ሆኖ ስለሚገኝ ብለው ያሉም አሉ። አልሙሂም አልይ እብኑ አቡ ጣልብ ረዲየላሁ አንሁ በመግደላቸው ላይ እነዚህን ሰዎች የሰሐቦቹ ስምምነት ነው የተገኘው። ያገዳደል መንገዱ ላይ ነው እንጂ ሰሐቦቹ የሚለያዩት ማለት ነው። አሁን እንግዲህ መለስ ብለን ለቅድሞቹ ሙሽሪኮች ጥያቄ ልንጠይቅ እነዚህ ሰዎች ሸሃዳ ላኢላሃ ኢለላህ ይሉ አልነበረም ወይ ነው ይሉ ነበረ። ሙሐመድ ረሱሉላህ ይሉ ነበር። አዎ ይሉ ነበር። ሰላት ይሰግዱ ነበር። አዎ ሊያውም ሚን ጀማዓቲ አልይን ናቸው። ሊያውም ተዓለሙ ልዕልመ ሚን ሰሓባ እያልን ነው። አያተርፍም እንደዚህ ያለው ነገር እንደዚህ ያለው ነገር ሰው ሽርክ ሰርቶ እንዴት ሙሽሪክ ትለኛለህ? እኔ እኮ ሰላት ትሰግዳለህ አይባልም። አይባልም። ሽርኩ ካለ ሰላት ብትሰግድም ያው ትከፍራለህ፣ ትወጣለህ ከእስልምና። ይሄንን ነው የሚያስቀምጠው ማለት ነው። አጠቃላይ አጠቃላይ ዕልም የሚባለው ነገር የሚፈርድልን ይሄንን ነው ነው። ለዛ ነው ይሄንን ታሪክ ካመጡ በኋላ ሼክ ምን አሉ? ፈከይፈ አጅመዐ አሰሓበቱ ዐላ ቀትሊሂም ወኩፍሪሂም ሰሃቦቹ እነሱን በመግደላቸውና እነሱ ካፊሮች ናቸው በሚለው ላይ እንዴት ተስማሙ ታዲያ ይላሉ። ላኢላህ ኢላላህ ማለት ይህ ብቻ እንደው ዝም ብሎ በምላስ ላኢላህ ኢላላህ ማለት ሰውን ከሽርክ የሚያግድ ከሆነ ሰውን ካፊር ማያስብል ከሆነ የፈለገውን ሽርክ ቢያጨማልቅም እነዚህን ሰዎችን ለምን አከፈሯቸው ታዲያ ሰሃቦቹ? ዒልም አጥሯቸው ነው ሰሃቦቹ ወይስ ፍትህ አጥሯቸው ነው? ከሁለት ነገር ነው አይደለም የሆነው። ወይ ፍትህ አጥተው በድለዋቸው ነው፣ ወይ ደግሞ እውቀት አጥተው በጀህልና ምክንያት ነው። ሰሃቦቹ ጃሂል ናቸው። አልይ ብን አቢ ጣሊብ ጃሂል ነበረ፣ እነ ብኑ አባስ ጃሂል ነበሩ፣ በጊዜ የነበሩ ሰሃቦች። ወይስ በዳይ ግፈኛ ስለነበሩ? ስለዚህ አይሆንም። ስለሚከፍሩ ነው ያከፈሯቸው። በፍትህ ነው ያከፈሯቸው፣ በዕልም ነው ያከፈሯቸው። ስለዚህ የትኛውም ሰው ኩፍር ሲሰራ ሽርክ ሲሰራ ከተመከረና ከተነገረ በኋላ አይን አይምብኝ ብሎ በዛ በኩፍሩ በሽርኩ ላይ ይሄዳለሁ ካለ ካፊር ነው የሚሆነው፣ ሙሽሪክ ነው የሚሆነው። ሌላ ለሱ አዲስ ሌላ መርህ አይመጣለትም ከቁርአን ውጭ ማለት ነው። ሰሓቦቹ ከሄዱበት መንገድ ውጭ አተظኑና ምንድን ነው ያሉት? ከዛ ቀጥለው ትጠረጥራላችሁን አነ ሰሓበተ ዩከፊሩነ አልሙስሊሚን ሰሓቦቹ ሙስሊሞችን ያከፍራሉ እያላችሁ ነው የምትጠረጥሩትን ይላሉ። أم تظنون ويس تترطر الله أن الاعتقاد في تاج وأمثاله أن أنت تاج بلا تشوف يا لا تشوفت وليجي بلا تشوف يا لا تشوفت تاج ميبال أم يعمل كتنا برا وأمثاله مسلو تشوف عبد القادر الجيلاني مسلو أن السلة اعتقاد ما درك ما من لا يضب أي قدام والاعتقاد في علي بن أبي طالب يكفر አልይ ብን አቢ ጣሊብን ደግሞ የኢዕቲቃድ ማድረግ ያከፍራል ብላችሁ ነው የምታስቡ ወይስ ላይ አይታችሁት ነው? የእናንተ ስለሆነ የነ አብዱልቃድር ጀይላኒ አያከፍርም የነ አልይ ብን አቢ ጣሊብን ደግሞ ያከፍራል ብላችሁ አስባችሁ ነው? እንዲህ ብለው መልስ ሰጥተውበታል። ይሄ እንግዲህ ጀዋብ ራቢዕ ነው። የሚገርም ጀዋብ ነው። ከዚህ ከአራተኛው መልስ በኋላ ቀጥለው ያመጡት መልስ በኑ ኡበይድን ልቀዳሕ የእነሱን ታሪክ ነው ወዩቃሉ አይን በድጋሚ ለእነዚህ ሰዎች እንላቸዋለን አሉ በኑ ዑበይድን ልቀዳሕ ويقال أيضا بنو عبيد القداح ሌላው እንግዲህ አምስተኛው መልስ ነው ይሄ በኑ ዑበይድ القداح الذين ملكوا المغرب ومصر الذين እነዛ መለኩ ነግሰው የነበሩ المغرب ሞሮኮን ومصر ግብፅን في زمان بني العباس በዓባስዮች ዘመን مغربا مصرا يمساصل ليلوچم المسلم ماغرات يزو تقطاطرو ينبروت عبيديوچ انذنياوچو كلهم يشهدون ان لا اله الا الله كلهم لا اله الا الله مسكروا نبر وان محمد رسول الله محمد يا الله من كنيا ناتشو يقولوا نبر ويدعون الاسلام سنمناني موقتو نبر مسلمون بلاو يلو نبر ويصلون الجمعة والجماعة جمعنا جماعة يسقلو نبر فلما أظهروا مخالفة الشريعة شريعة مخالفة بقهت باسا يجو كزي في أشياء بأندان نقراتك دون ما نحن فيه إنياك اللي نبت وجي اللو ባዕድ ነገሮችን እያመጡ ሸሪዓን እንደሚኸልፉ ባሳዩ ጊዜ አጅመዐ አልዑለማኡ ዐላ ኩፍሪህም በዘመኑ በግብፅም ላይ የነበሩ ሞሮኮም ውስጥ የነበሩ ዑለማዎች በአጠቃላይ እነዚህ ካፊሮች ናቸው ብለው ተስማሙ። ወቂታልህም እነሱን መጋደል ግዴታ መሆኑን ተናገሩ። ወአነ ቢላደሁም ቢላዱ ሐርቢን يوم እነሱ የሚያስተዳድሩበትን ሀገር ልክ እንደ ካፊር ግዛት እንደሚታይ ጅሃድ እንደሚወድም ይሄንን ዑለማዎቹ አስቀመጡ ወغዛሁም ልሙስሊሙን ሙስሊሞች ዘመቱባቸው حتى استنقذوا ما بأيديهم من بلدان المسلمين حتى استنقذوا اسكاس قالوا درس ما بأيديهم بجاتشو وستي نبرون من بلدان المسلمين كمسلمو تاجرات بجاتشو اسكبتو تي እስካስጣሉ ድረስ ይላል። ይሄ ዑበይድዮች የሚባሉት መቼም መጥፎ ሰው አካሂዱም መጥፎ ነው። እነዚህ በኢብኑ አባስ ዘመን መዳከሚያ ላይ ብቅ ያሉ ሰዎች ናቸው። በጣም መጥፎ አመለካከት የነበራቸው ናቸው። ከእስልምና የወጡበትን ብዙ አመለካከት ያንጸባረቁ ሰዎች ናቸው። የፋጢማ ዘርነን ብለው ራሳቸውን አስተዋውቀው ነበር። እነሱ ዝርያቸው በሐቂቃ የይሁዳ ዝርያ ነው። ዑለማዎቹ እንደሚናገሩት የይሁዳ ዝርያን ያላቸው እስልምናን ኢዝሃር ካደረጉ በኋላ እኛ ፋጢሚዮች ነን፣ ደውላቸውም እንደው ግዛታቸውን የሚሰይሙት የነበረው ደውለቱን ፋጢሚያ እያሉ ነበር፣ የፋጢሚያ ግዛት እያሉ ነበር የሚሉት ዑለማዎቹ ይህን አይቀበሉ። የታሪክ ጸሐፍት በአጠቃላይ ፋጢሚዩን ሳይሆን የሚሏቸው ዑበይድዩን ነው። ትክክለኛ ትክክለኛ ስማቸውም ዑበይድያ የሚለው ነው እንጂ ፋጢሚዮች የሚሉት እነሱ የሚፈልጉ ስም ነው እንጂ ትክክለኛ ስር መሰረታቸው የፋጢማ ዘሮች ሆነው አይደለም። እነዚህ እንግዲህ እስማኤልያ የሚባል የሺዓ አመለካከት አለ። ከዛ ውስጥ የመጡ ናቸው። በጣም ብዙ የሆኑ ከኢስላም የሚጻረሩ የሆኑ አመለካከቶችን ያሰራጩ የነበሩ ናቸው። መውሊድ የሚባል ለመጀመሪያ ጊዜ ያወጡት እነዚህ ሰዎች ናቸው። የመውሊድ ቢድዓ የሚጀምረው ከነሱ ዘመነ መንግስት ነው። ከዛ ጀምሮ ነው መውሊድ ወደ ኡመተል ኢስላም መግባት የጀመረው። ሲጀመር የነቢዩን መውሊድ ብቻ አይደለም እነሱ ያወጡት የብዙ ሰዎችን መውሊድ ነው በአንዴ የጀመሩት። የፋጢማ፣ የዓሊ፣ የሐሰን፣ የሁሴን እያሉ ብዙ መውሊዶችን ነው የጀመሩት። ያው ከነሱ ውስጥ አንዱ ተመዞ ለሀገራችንም ተርፏል ማለት ነው። ለየቦታው ተርፏል። ሁል ጊዜ ሰውን የሚያጨቃጭቅና ጊዜ የሚያነታርክ የሆን ዘንድ ተመዞ ለሁሉም ተጀብቷል። ይሄ መውሊድ አልሙሂም ይህ አደገኛ የሆነ ቢድዓ መውሊድ እንደ ራስነቱ እንደ መውሊድነቱ ብቻ የሚቀር ቢድዓ አይደለም። የቢድዓዎች ፋብሪካ ነው መውሊድ። ሌሎች ቢድዓዎች በአጠቃላይ የሚወለዱት እዛ ውስጥ ነው፣ መውሊድ ውስጥ ነው። ራሱ መውሊድ የተባለው ቢድዓዎችንም ስለሚወልድ ይመስላል በአንድ ጎን ማለት ነው። የቢድዓዎችን መውለጃ ቢጤ ነው። እዛ ውስጥ ይፈበረካሉ ቢድዓዎች፣ የተለያዩ ሽርኮች እዛ ውስጥ ይመጣሉ። መውሊድ ላይ ከሚሰሙ ሽርክያቶች ውስጥ ቡሰይሪ የሚባለው ይሄ መድብሉ በአረብያ የተጻፈ ሰው ነው። ግጥሙን በአረብያ ነው የሚጽፈውና ምናልባትም ያው አብዛኛው እዛ ላይ የሚታሐደረው ሰው እዛ የሚቀመጠው ሰው ስለማያውቀው ፍቺውን ዝም ብሎ ይወዛወዝ ይሆናል እንጂ እሱ በግጥሞቹ ውስጥ ይህንን ነው የሚያስቀምጠው። ምን እያለ ያ አክረመ ልኸልቂ ማ ሊመን አሉዙ ብሂ አንተ ከፍጥረታት ሁሉ የተከበርከው ሙሐመድ ሆይ እኔ ማን አለኝ ያለ አንተ መጠጊያ ይላል። ይሄ እንግዲህ እያከ ናዕቡዱ ወእያከ ነስተዒን የሚለውን የሱረቱል ፋቲሓ ክፍል እንዲሁም አላህ ስብሓነሁ ወተዓላ አጠቃላይ ከሱረቱ ፋቲሓ አንስቶ እስከ ሱረቱ ናስ የሚናገራቸውን በእነዚህ በመቶ አስራ አራት ሱራዎች ውስጥ ያሉ መልእክቶችን ቅርጫ ውስጥ የሚከትል ማሊ መን አሉዙ ቢሂ እኔ ማናለኝ የምጠጋበት ካንተ ውጪ ይላቸዋል ነቢ ሙሐመድ ዓለይሂ ሰላቱ ወሰላም እንደ ሑዱቲ الحديث العميمي خلون يمياتك على اللي هناك استت عدقات الجرب ميمتاجزي ودان تنجي وديت الششال إلى نبي محمد نجي قرانا نبيه مثلا فزابو هلا يكتلنا فإن من جودك الدنيا وضرتها يانت سطوتانا ودنيا النا آخرا إلى الله قرآن لي في سورة الضحى وإن لنا الآخرة والأولى نميله ዱንያውም አኸራውም የኔ ነው ነው የሚለው አላህ። እሱ ደግሞ የነብዩ ነው ይላል እዛ ዞሮ ሩቡብያውን ሁላ እየካደ ማለት ነው። ዱንያ አኸራ የሚፈጥረው የሚቆጣጠረው አላህ ነው። ይሄ ሩቡብያ የመካ ቁረይሾች እንኳ ያረጋገጡት ነው። እሱ እዚህ የሚክደው እንዲህ ያለ በጣም የሽርክ ሁሉ ዝናብ የሚዘንብበት ነው። መውሊድ ማለት ከባድ ነገር ነው። መውሊድ እንደ ቀላል የሚታይ አይደለም። ከዛ እዛ ላይ እንግዲህ አሁን የመውሊድ ሰዎች የሆነ ሰዓት ላይ አርሂቡ ነቢ አርሂቡ ይሉና ይቆማሉ። አይደለም ምን ማለት ነው ይሄ? አርሂቡ ማለት ማለት ነው። አርሂቡ ማለት እኮ አርሂብ ማለት ወጀተ መካነን ፈራህበን መርሐባ ስትል ሰፊ ቦታ አለን ማለት ነው። ሰፊ ቦታ አለን ናና እዚህ ተቀመጥ ማለት ነው። አሁን እንግዲህ ይቆማልም። መቆሙስ ምን ማለት ነው ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም በዛታቸው መጥተዋል፣ እንቀበላቸው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዴትኛውም ሰው ሰው ናቸው። አላህ ቁርአን ላይ እንደሚናገረው ቁል ኢነማ አነ በሸሩ ሚስሉኩም፣ በል እኔ እንደናንተው ያለው የሰው ልጅ ነኝ። አለቀ። የሰው ልጆችን በተመለከተ ደግሞ አንዴ ወደ ቀብር ከሄዱ በኋላ ምን የላቸውም ቀብርን አልፈው ወደ ዱንያው ዓለም የሚመጡበት ሁኔታ የለም። አላህ ስለ ሞቱ ሰዎች በተመለከተ ወሚን ወራኢህም በርዘኹን ኢላ የውም ዩብዓቱን እስከሚቀሰቀሱበት ለት ድረስ ከፊት ለፊታቸው የሚጋርዳቸው በርዘኽ አለ ይላል። ማለፍ አይቻል። እንዴት ብለው ነው ነቢዩ ሰለላሁ ዐለይሂ ወሰለም የሚሄዱት? ይሄ እንግዲህ አጠገብ ላጠገብ ከሚሰራው ፈሳድ ጋር ማለት ነው። ሴቱና ወንዱ እየተደባለቀ ከሚሰራው ዚና ጋር ዚናው ልክ የለው በአንዳንድ ቦታዎች ከዛ ጋር ያ እንዳለ ሆኖ ልክ እዛ ካፊሮቹ ጋር እንዳለው ሎሚ ውርወራ ልክ እዛ እንዳለው ይሄ ምንድን ነው የሚባለው ጥምቀት ልክ ጥምቀት ላይ እንደሚሰራው ቢጤ እዚህ ላይ መውሊዱም ላይ አለ ይሄ ሙንከር አለ ይሄ እንዳለ ሆኖ እኮ ነው ይሄ ሳይነካ ዋና ዋና የሚባለው እንግዲህ በአላህ ላይ ማጋራት ነው። የአላህን ሐቅ አሳልፎ ለፍጥረታት መስጠት ነው። እነዚህ ነገሮች ሽርክ የሚባለው በትልቁም በትንሹም በደንብ የሚነሳበት የሚቸረቸርበት ቦታ ቢኖር የመውሊድ ስፍራዎች ናቸውና እነዚህ ነገሮች በጣም አደገኛ የሆኑ ነገሮች ናቸው። አደገኛ የሆኑ ነገሮችን ታዲያ ማን ቀመሞ ነው ያለፈው? ዑበይድዮች እነዚህ ሰዎች ናቸው። እነዚህ ሰዎች ዑበይድዮች የሚባሉት ደግሞ ዑለማዎቹ ኩፍራቸውን ኒፋቃቸውን ካዩ በኋላ እነዚህ በአጠቃላይ የከፈሩ ካፊሮች ናቸው ብለው በጊዜው ያለውን ሙስሊም እነሱን እንዲዋጋ አነሳስተው ዑለማዎቹ የተጋደሏቸው ሰዎች ናቸው። ዑበይድዮች የሚባሉት እነዚህ ናቸው መውሊድን የፈጠሩት። አሁን ኪታቡ ያመጣው በመሰረቱ ለመውሊዱ አልነበረም፣ ግን ስለ ምን እያወራ ነበረ? ስለ በኑ ዑበይድ በተመለከተ እነዚህ ዑበይድዮች በተመለከተ አንስቶ ነበረ ማስረጃ ሊያረጋቸው ማለት ነው። እነዚህ ዑበይድዮችን ዑለማዎቹ አክፍረዋቸዋል አክፍረዋቸዋል። ጅሙዓ እየሰገዱ ጀማዓ እየሰገዱ አዛን እያሉ ሰላት እየሰገዱ አክፍረዋቸዋል። ስለዚህ ምን አይባልም ነው ያመጡበት ማስረጃነቱ እኛ ላኢላሃ ኢለላህ እንል አይደለ ወይ? ነቢ መሐመድን እንቀበል አይደለም ወይ? ቁርአንን እንቀበል አይደለም ወይ? እንዴት እንደ መካ ሙሽኮች ታደርጉናላችሁ የሚለው ፍጹም የማይሰራ አካሄድ ነው። የመካ ሙሽሪኮችን ሙሉ ለሙሉ እነሱ إنكار ሲያደርጉት የነበረውን ሁሉ إنكار ማድረግ አይጠበቅበትም። አንድ ሰው ምን እንዲሆን እንደነሱ ከእስልምና እንዲወጣ እንደነሱ ከእስልምና የሚወጣው እስልምና ተቀበል ብሎ ያለውን ያለውን ነገር ምናልባትም አንዱን እምቢ በማለት ሊሆን ይችላል። ምናልባትም አንዱን እምቢ በማለት ሊሆን ይችላል እንጂ እነሱ ኢንካር ያደረጉትን ያወገዙትን ያልተቀበሉትን በአጠቃላይ ያልተቀበለ ብቻ አይደለም ከእስልምና የሚወጣው። ይኸው ዑበይድዮችን አክፍረዋል። አልይ ብን አቢ ጣሊብ አንተ አንተ ልኢላህ ብለው ያሏቸውን ሰዎች የሚሰግዱ ከመሆናቸው ጋር የሚጾሙ ከመሆናቸው ጋር በእሳት አቃጥለዋቸዋል፣ አክፍረው ሷሐቦቹም ይህንን ተስማምተውበታል። ሌሎችም ሌሎችም እንደዚህ ያየናቸው ነጥቦች በአጠቃላይ እነዚህ ሽርክ የሚፈጽሙ ሰዎችን በተመለከተ ምንም አይነት ዑذር እንደሌላቸው የሚያስቀምጡ ናቸው ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين